بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على رحمة الله للعالمين وعلى آله وأصحابه ومن اهتدى بهديه واستنى بسنته إلى يوم الدين أما بعد وندم وجهتوج فيا الله شبتنا شو የተፍሲር ፕሮግራም የምትከታተሉ ሁሉ ዛሬም እንደተለመደው ከመካከለኛ ምዕራፍ ከሆነው ከሱረቱ ሹዓራ ከመቶ ሰባ ስድስተኛው አንቀጽ ላይ እንነሳለን። መቶ ሰባ ስድስተኛው አንቀጽ መነሻው የሹዓይብን ህዝቦች እስላማዊ ጥሪን በተመለከተ ነው የሚነግረን። ቡልአይካ ይባላሉ። አካባቢያቸው በጣም ለማለም ስለነበረ በዚያ በሰፈሩ ነው በመንደሩ ነው የተጠሩት። ከዘበ አስሓቡል አይከቲል ሙርሰሊን የአይካ ባለቤቶች ነቢያቶችን አስተባበሉ ይላል። የአይካ ባለቤቶች እነማን እንደሆኑ ሲነግረን ኢዝ ቃለ ለሁም شعيب ألا تتقون ናቸው አላህን አትፈሩምን? ሹዓይብ የራሳቸው ቤተሰብ ለመሆናቸው ምንም خلاف የለውም። أخوهم ሲል أخوهم ብሎ ሳይሰይማቸው የቀረበት በትክክል አይካውን አካባቢውን ያመልኩ ስለነበረ ነው። አስሓቡል አይከቲ ሁም አህሉ መድየን አለ ሰሒህ የመድየን ሰዎች ናቸው። وكان نبي الله شعيب من أنفسهم شعيب شعيبም شو وإنما لم يقل <coughs> وإنما لم يقل ها هنا أخوهم شعيب إنه شعيب تايل የቀረው لأنهم نسبوا إلى عبادة الأيك شجرة أي مالت وقيل شجر ملتف كالغيضة كانوا يعبدونها مالت ጫካ ነው። በጣም ስር በስር የሆነ ሰፈር ነው። ከተለያዩ አካባቢዎች ለየት ያለ ቦታ ነበረ። ወይም ደግሞ እንደ ሀገራችን የወርካ ትልቅ የሆነ ዛፍ ልዩ ዛፍ ነበረች። ያችን ነው አይካምሉት ቅርንጫፉ ብላምሩ በጣም ያዘለዘ እንትን የወረደ እሱን ያመልኩ ነበርና አይካ ትባላለች። ወደ እሷ ማምለክ ስለጀመሩ ወይም በዚያ አምልኮ ስለታወቁ በቃ የዚያን አምላኪዎችን ወንድማቸው ብሎ ሹዓይብን መንገር አላስፈላጊ ስለሆነ ነው ይላል። فلهذا لما قال كذب أصحاب الأيكة المرسلين لم يقل إذ قال لهم أخوه شعيب وإنما قال إذ قال له شعيب فقطع نسب الأخوة بينهم للمعنى الذي نسب إليه وإن كان أخاهم نسبا በዘር ዝምድናው ያልተቋረጠ ቢሆንም የአምልኮትን ነገር ስለነካ እንደው ስያሜያቸው ራሱ ከአምልኮታቸው ጋር ተያይዞ ስለተሰየሙ እንዲህ እስከ ስም እስከሚወጣላቸው ድረስ የወደቀ አምልኮት መያዛቸው እየታወቀ ወንድማቸው ሹዓይብ ማለት ስላልፈለገ ሊሆን ይችላል ነው መላምት ነው መቼም ومن الناس من لم يفطن لهذه النكتة فظن أن أصحاب الأيكة غير أهل مدين فزعم أن شعيبا عليه السلام بعثه الله إلى أمتين ومنهم من قال ثلاث أمم አንዳንዶቹ ይሄ ይሄ ነገር ያልገባቸው አስሐቡል አይካ ሌላ ሰዎች ናቸው። ሹዓይብ የመድየን ሰው ነው እና መድየን ለሁለት ቦታ ነበር የተላከው፣ ለሁለት መንደሮች፣ ለሁለት ህዝቦች ነበር የተላከው ብለው የሚሟገቱ አሉ። የገባቸው አይመስለኝም ነው የሚለው ሼህ ኢብኑ ከሲር ረህመቱላሂ አለይህ። እንዲያውም አንዳንዶቹ ከሁለትም አልፎ ሶስት መንደሮችን ነው ሊያስተምር የተላከው ሹዓይ ብለው ይሟገታሉ ይላል أصحاب الأيكة قوم شعيب وقال إسحاق ابن بشر وقال غير جويثر جواسي جوئير أصحاب الأيكة ومدين هما واحد أصحاب الأيكة مدينوች عند አገር نو والله أعلم والصحيح أنهم أمة واحدة وصفوا في كل مقام بشيء ولهذا وعظ هؤلاء وأمرهم بوفاء المكيال والميزان كما في قصة مدين سواء بسواء فدل ذلك على أنهما أمة واحدة እንግዲህ ሹዓይብ በዘመናቸው በጣም የተበላሸና የወደቀ አስተምሮት የነበረው ህዝቦቹ በጣም ተበክለውበት የነበሩት تلك وانجل من نبره سفرنا كيل ما بقى مثل ما بلا شكل ميزان لي ما انشراتك سفر ما بس الزابات بتقام النا يتسفافا وانجل نبره نامنالو اوفوا الكيلة ولا تكونوا من المخسرين من على الشوف عيب አውፉል ከይል አውፉል ከይለ ስፍርን ሙሉ አለ ስፍራችሁን ሙሉ ወላ ተኩኑ ሚነል ሙኽሲሪን ከሚያጎሉት ሰዎች አትሁኑ ሙኽሲሪን ማለት من الذين ينقصون حقوق الناس የሰዎቹን ሐቅ ከሚያጓድሉት ሰዎች አትሁኑ أي إذا دفعتم للناس فكملوا الكيل لهم ولا تبخسوا الكيل فتعطوه ناقصا አጉድላችሁ አትስጡ ስፍር አታዛቡ አሏቸው ولا تبخسوا الناس الناس وزنوا بالقسطاس المستقيم ነው ولا تكونوا من المخسرين وزنوا بالقسطاس المستقيم በትክክለኛ ሚዛን መዝኑ እንዳንዳንዶቹ መግዣና መሸጫ ሚዛኖች አትለዩ ነው። አንዳንድ አካባቢ መሸጫና መመዘኝ መግዣ ሚዛን ለብቻ አለው አሉ። ሁለቱም መቶ መቶ ነው የሚያሳየው። ይሄ መቶ ኪሎ ነው የሚያሳየው፣ ይሄ መቶ ኪሎ ነው የሚያሳየው። ግን መሀል ላይ ልዩነት አለው። እውነት ነው ሊሆን ይችላል። እንዴት ይሆናል? ምን ይለያያል? ውሃን ባመጣበት በመዝንበት የትኛው ሚዛን ላይ ሳስቀምጠው ይሄ መቶ ኪሎ ነው የሚመዝነው። ሰውም መቶ ኪሎ ከሆነ በሰው ይመዝናል። እህልም ከሆነ እንደዚያ ነው። ምን እኮ ድንጋው ለምንድን ነው የሚለየው? መቶ ኪሎ ካመዘነ ቢድቦለቦል አላኩል ያህል አዲስ አበባን ቢነግሩኝ ቢነግሩኝ ቢነግሩኝ አልገባይ ብሎ የቀረ ይሄ ነው። ግን መመዘኝ እንትን መግዣና መሸጫ ሁለት ድንጋይ ያለው አለ። አንድ ላይ ብታስቀምጣቸው መቶ ነው ተብሎ ጽሁፉ ነው አህላው ላይ የጻፉት። ስለዚህ አንስቶ መቶ ያደርጋል። ግን እሱ ሰማንያ ነው። አሃ አሁን ሊገባኝ ነው። አሁን ሊገባኝ ነው። ላው ላይ መቶ ኪሎ መቶ ኪሎ ተብሎ ተጽፏል ስለዚህ ያኛውን አምጣ ይባላል ሊሸጥ ሲባል ሊገዛ ሲባል ያኛውን አምጣ ይባላል እንጂ በሁለቱ እንትን ላይ ሳህን ላይ ቢቀመጡ እኩል አይደሉም طيب ለማንኛውም አንዳንድ ሰዎች እንደው ባይሞክሩትም አካባቢ የነበሩ የነበሩ የመሰሉ አሉና እኔ ፈርቻለሁ ለብዙ አልናገርም ምንድን እ እሺ እኮ ገባኝ። አይ እኔ ያልገባኝ ብሎ የነበረው እህል እዚህ ነው ያለው፣ መቶ ኪሎ እህል በዚህ በኩል ይሄ ድንጋው ነው። እዚህ መቶ መቶ የሚያመዝን ስናስቀምጥ እኩል ነው የሚሆን። ዘጠና ዘጠኝ ከሆነ ትንሽ ይሄ ከፍ ይላል እ አዎ ገባኝ። አላ አሁን የገባኝ እ ስፒሪንጉን ማላላትም ብለውኛል። አዲስ አበባም እንደዚያ ነው ያሉት። የሚነካ ነገር አለ። ይቀንሳል፣ ይጨምራል። አላህ ምን አለ? ወዚኑ ቢልቅስጣስ ሙስተቂም ቀጥ ያለ ትክክለኛ የሆነ ሚዛን ላይ አስቀምጡ እንጂ እንዲህ አታዛቡ፣ በዚህ መልኩ የመጣው አደጋ ነው፣ ሊጎዳችኋል ነው የሚለው አላህ። ወላ ተብኸሱ ናሰ አሽያአሁም፣ ሰዎች ንብረታቸውን ሀብታቸውን አትውሰዱባቸው፣ አትቀንሱባቸው። በክስ ማለት መቀነስ፣ እንዲህ ቁንጥር አድርጎ መውሰድ ማለት ነው። ሐቅ ያልሆነ ነገር ዝም ብሎ ቁንጥር አድርጎ መውሰድ የለም። አንዳንዱ ደግሞ የሚገርማችሁ ሲገዛም ያው ነው፣ ሲሸጥም ያው ነው። ግን ሲገዛ ደገፍገፍ ያደርገዋል መስፈሪያውን ቁናው ላይ እንደዚህ በተለይ የሚፈስ ነገር ከሆነ ደገፍ ያደርግና ይገለብጣል ሲሸጥ ግን ይመተዋል እንደዚህ ይጠበጥበዋል አራግፍ ነው እኮ አቀስቶ ቢያስቀምጥ ተራ ተደጋግፎ እንዳይቆም አዎ እንደዚያ ማለት ነው እና በዚች በንጥብጣቢ ሊከበር ነው ولا تبخسوا الناس أشياءهم ولا تعثوا في الأرض مفسدين በምድር ላይ አጥፊዎች አበላሾች ስትሆኑ አትንቀሳቀሱ ላ ተዕሰው መሬት ላይ ሙፍሲዲን የምታበላሹ ስትሆኑ መሬት ላይ አትንቀሳቀሱ ስራችሁ ሁልጊዜ ንቅናቄያችሁ እንቅስቃሴያችሁ ሂደታችሁ ልማት ሊሆን ይገባል አይ ላ ተንቁሱሁም በአምዋለሁም ወላ ተዕሰው ፊ ልአርድ ሙፍሲዲን ያኒ ቀጥዓ ጠሪቅ ሽፍቶች አትሁኑ ማለት ነው አሉ ላ እንደው መሬት ላይ የምታደርጉት እንቅስቃሴ በሙሉ ለሰዎች በሚጠቅምና በሚበጅ ጉዳይ ላይ ይሁን ለሰዎች ጉዳት የሚያደርግ ነገር ላይ የሚያደርስ ነገር ላይ አትገኙ ይላል አላህ ወተቁ الذي خلقكم ያ የፈጠራችሁ የሆነን ጌታ ተጠንቀቁት መፍጠሩን ብቻ ማመን አይደለም የሚጠቅማችሁ ጌታ ፈጣሪያችንማ ጌታ ነው አላህ ነው ማለት ብቻ የሆነ መጠቅ እሱን መፍራት ያስፈልጋል እሱ ሊፈራ ይገባዋል ይላሉ ሹዓይብ ወልጅቢለተ አልአወሊን ከእናንተ በፊት የነበሩትን ኸልቆችንም ጅቢላ ማለት ኸልቅ ለማለት ولقد أضل منكم جبلا كثيرا بمعنى خلقا كثيرا ربكم ورب آبائكم الأولين يخوفهم بأس الله الذي خلقهم وخلق آباءهم الأوائل كما قال موسى عليه السلام ربكم ورب آبائكم الأولين የእናንተም ሆነ ከእናንተ በፊት የነበሩ ሰዎችም ጌታ የሆነውን አላህ ابن عباس مجاهد والسدي وسفيان بن عيينة وعبد الرحمن بن زيد بن أسلم والجبلة الأولين يقول خلق الأولين قرأ أبو زيد ولقد أضل منكم جبلا كثيرا رسول ياسين من يقرؤ ያው ማዕናው አንድ ነው ለማለት ነው واتقوا الذي خلقكم والجبلة الأولين قالوا إنما أنت من المسحرين أي ይህን የመሰለ ምክር መክሯቸው ምን ይሏቸዋል አንተ የተደገመብን ሰው ነህ ጤነኛ አይደለህም በሽተኛ ነህ ታማሃል ማለት ነው አሏቸው ወማ አንተ ኢላ በሸሩ ሚስሉና አንተ እንደኛው ተመሳሳይኛው ጋር የምትመሳሰል ሰው ነህ وإن نظنك لمن كاذبين وإنا لنظنك لمن الكاذبين አንተ ከቃጣፊዎች ከዋሾች ነህ ብለን እንጠረጥራለን እናስብሃለን እርግጠኛ አንተ ዳምህ ነው ዋሾ ሆነህ ነው እንጂ አንተ ከኛ የተለየህ አይደለህም فأسقط علينا كسفا من السماء إن كنت من الصادقين ለዚህ ለምትለው ነገር እውነተኛ ከሆን እውነተኛ መልእክተኛ ከሆንክ ይሄንን ነገር አላህ አይወድም ካልክ እኛ ደግሞ አላህ የማይወደውን ነገር እያረግን መሆኑን ካረጋገጥ እሺ ከሰማይ የሰማይ ቁራጭ ወርዶ ለምን አይቀጣንም አስቅጥ አውርድ አለይና በእኛ ላይ ኪሰፈን ምን ሰማ ከሰማይ ቁራጭን አውርድልን ደፋሮች ናቸው በጣም የማይፈሩ قال الضحاك جانبا من السماء ከአንድ በኩል ያለው ለምን ወርዶ እኛ ላይ አይደረመስም وقال قتادة قطعا من السماء የሰማይ ቁራጭ وقال السدي عذابا من السماء ከሰማይ የሆነ ቅጣት ለምን አይወርድም ከሰማይ ይውረድ ማለት ከጌታ ዘንድ ለማለት ኦሆ እነዚህ ሰዎች እንኳን ወደ ሰማይ እንደሆነ ወደ ላይ እንደሆነ ያውቃሉ ማለት ነው አረ እንደ አህባሽን የሚመክርልኝ አጣሁን የሹዓይብ ሰዎች እንኳን ከላይ ይምጣ ነው የሚሉት መቼም የሚቀጣው እሱ አይደል እሱ የሚያመጣው ከላይ ነውና ከላይ አምጡ እሱ ነው የሚለው አሁንም ከላይ አትበሉ ይላሉ አህባሾች ጉድ ነው ሚነ ሰማ ማለት አሉ እንትና ሱዲ عذابا من السماء وهذا شبيه بما قالت قريش فيما أخبر الله عنه في قوله تعالى ይሄ የነሱ አባባል የነሱ ብቻ አይደለም ቁረይሾችም ለነቢዩ አለይሂ ሰላቱ ወሰላም በሆነ አጋጣሚ እንዲህ ብለው ያውቃሉ። ምን አሏቸው? ለን ኑእሚነ ለከ ሐታ ተፍጁረ ለና ሚነል አርዲ የንቡዓ እኛ በአንተ አናምንም ከመሬት ምንጭ እስከምታፈልቅልን ድረስ አሉ አለ። መኮች ናቸው። እዚች የመካ ትልቁ ችግር ያጠገባቸው ችግር ምንድን ናት? ውሃ፣ የውሃ ነገር እንደው ምንጭ በምንጭ ቢሆን ሰፈሩ አሀ ይሄ ሰውዬ ከተላከ በኋላ እውነትም ይሄ ነገር ሆነ፣ ስለዚህ አንድ ነገር የሚኖረው ነው እንላለን <clears throat> አሏቸው አለ አው ቱስቂጠ ሰማእ ከማ ዘዓምተ አለይና ኪሰፈን ወይም ከሰማይ ቅጣት የሰማይ ቁራጭ እስከምታወርድብን ድረስ አው ተእትየ ቢላሂ ወልመላኢከቲ ቀቢላ ወይም አላህና መላይኮች አንድ ላይ ሆነው መጥተው በቃ ከዛሬ ጀምሮ ይሄ ነብይ ነው ተልኳል ተሽዋል አንድ ሽም እንዲህ ከተንቀሳቀሽ ትንፍሽ ካልሽ ወዮልሽ ብለው እስከሚነግሩን ድረስ አንቀበልም። ተራ መንግስት እንኳን ወደ አንድ አካባቢ ሲላክ የሆነ ፕሮፓጋንዳ የሚናገርለት ስለሱ የሚያወራ አብሮ ይላካል አንተ ዓለምን ላስተምረው ትላለ ግን አብሮ የመጣ ምንም ነገር የለም ያላ አንድ ጊዜ እኛው ጋር መጣ ብሎ እንደው ከዚህ በኋላ ይሄ ነብያችሁ ነው እና አደራችሁ እንዳትቀያየሙ እሱ ጋራ አለበለዚያ እንዳትቆጣችሁ ይቆጠራል ለምን አይለንም ነው የሚሉት ነው መላእክት ምን ይሰራሉ ለአንተ ለዚህ ጊዜ ያልመጡ መጥተው ለምን አይናገሩ አው ተእቲ ሊላሂ ወልመላኢከቲ ቀቢላ አብረው ማለት ነው ፊት ለፊቱ ነው እኮችም እንዲህ ብለው ያውቃሉ ነው وقوله سبحانه وإذ قالوا اللهم ما كوش من آلو الله هو يالو إن كان هذا هو الحق من عندك يه محمد إن يستمروا ዘንድ የመጣው يمتعوا أنت ያለው እውነታው እሱ ብቻ ከሆነ فأمطر علينا حجارة من السماء كسماء قطعة أذنبنا وهكذا قال هؤلاء الكفار الجهالة ልክ መኮች እንዲህ እንዳሉ እነዚህ ምን አሉ? ፈአስቅጥ ዐለይና ኪሰፈን ሚነ ሰማ ቃለ ረቢ አዕለሙ ቢማ ተዕመሉን አሉ አሳቸው ጌታዬ እናንተ የምታደርጉትን ያውቃል አላህ ረቢ አዕለሙ ቢማ ተፍዓሉን ቢማ ተዕመሉን ፈከዘቡህ አስተባበሏቸው قال ربي أعلم بما تعملون يقول الله أعلم بكم فإن كنتم تستحقون ذلك جازاكم به وهو غير ظالم لكم إن الله የምታደርጉትን እያወቀ ነው እያያችሁ ነው እየሰማችሁ ነው የሚገባችሁ ቅጣትን እሱ ያውቃል የቀጣችሁ እንደሆነ ምንም ሳይዞልማችሁ ነው የሚቀጣችሁ በጥፋታችሁ ነው የሚቀጣችሁ ስለዚህ ስለ ቅጣቱ እኔ አይመለከተኝም ነው وهكذا وقع بهم جزاء كما سألوا جزاء وفاقا ልክ እንዳሉት ከሰማይ ቅጣት ይምጣ ነው ያሉት ከሰማይ ቅጣት መጣና አጠፋቸው فكذبوه አስተባበሏቸው شعيب فأخذهم الله فأخذهم عذاب يوم الظلة يا مناواك يا ذات شو الحمد لله عذاب يوم الظلة مالت ቅጣቱ ሲመጣ እንደ ዳመና ሆኖ ነው የመጣውና እነሱ ከላይ ስለመጣ ዝናብ የመጣ መሰላቸው وهكذا من جنس ما سألوه إنه كان عذاب يوم عظيم ይሄ ቅጣት የከባድ ቅጣት ቀን ነበረ እነሱም ከላይ ይምጣ ነበር ያሉት ከላይ መጣ فإن الله سبحانه وتعالى جعل عقوبتهم أن أصابهم حر عظيم مدة سبعة أيام الله ያመጣው ቅጣት በእነሱ ላይ ምንድነው በጣም ከፍተኛ ሙቀት ሰባት ቀን አቀቀላቸው لا يكنهم منه شيء ምንም ነገር የማይከለክላቸው በቃ የትኛውም ላይ መጠጋት በማይችሉበትና መጠለል በማይችሉበት ثم أقبلت إليهم سحابة أظلتهم ከዚያ በላያቸው ላይ የሆነች ዳመና መጣች فجعلوا ينطلقون إليها يستغلون بذلها من الحر እንግዲህ ዳመና ነገር ሲመጣ ከላይ ፀሐዩን ስለሚከልል እሷ ወዳለችበት መሯሯጥ ጀመሩ ስራቱ ላይ ለማድረስ ለመሆን ለመጠለል أرسل الله تعالى إليهم فلما اجتمعوا كلهم تحتها ሁላቸውም እዚያ ዳመናዋ ስብስብ ሲሉ የሆነ ሜዳ ላይ የታችሁ ከሆነ እኮ ዳመና ዝናብ ሲመጣ ዳመናው ቁርጥ ብሎ የሆነ ይሄዳል አይደል እና በትክክል ዳመናው ዝናቡ የሚዘንበት አካባቢ ይመስላል። አሁን እኛ ላይ ነው የሚዘንበው ትላለህ፣ ወይም እነገሌ ጋር ነው የሚዘንበው ብለህ መንደሩ ላይ ታያለህ። እንደዚያ ትክክል ሲሆን እነሱ ሄደው ስሩ ኩችች ምክንያቱም እንትን ፈለጉ፣ ጥላ ፈለጉ። ሲሰበሰቡ አርሰለላሁ ተዓላ ዐለይሂም ሚንሃ ሸረረን ሚናር ናር ወለሀበን ወወሃጀን ዐظይመን ከዚያ ከዳመናው የእሳት ትንታግ ነበር የወረደው። እሳት ነበር የሚዘንበው ورجفت بهم الأرض وجاءتهم صيحة عظيمة መሬት ደግሞ ተንቀጠቀጠች መሬት ረጋ አርገፈገፈቻቸው ከፍተኛ ጩኸት መጣ አርሃቀት አርዋሐሁም ሩሃቸው በዚህ ወጣች إنه كان عذاب يوم عظيم الله سبحانه وتعالى በሶስት ቦታ እንዴት እንደጠፉ የሹዓይብን ህዝቦች ነግሮናል አንድ ቦታ ላይ ففي الأعراف ذكر أنهم أخذتهم الرجفة እንቅጥቃጤ ነው ያዛቸው በመሬት መንቀጥቀጥ ነው የጠፉት ይለናል فأصبحوا في دارهم جاثمين እዚያው ነበሩበት ቦታ ላይ ተፈንግለው አደሩ ይላል وذلك لأنهم قالوا لنخرجنك يا شعيب والذين آمنوا معك من قريتنا أو لتعودن في ملتنا الناس من الأول شعيب ማታርፍ ከሆነ እናባረራለን ወይም ወደ እምነታችን እስከምትመለስ ድረስ ብለው ነበረ። ፈአርጀፉ ነቢይ አላህ ወመን ተበዐህ ፈአኸዘቱም ረጅፋ የአላህን መልእክተኛ እንዲህ በማለት አስፈርተዋቸው አስፈራርተው አንቀጥቅጠዋቸው ነበር። እነሱን አላህ በእንቅጥቃጤ ቀጣቸው። ወፊ ሱረት ሁድ ቃል فأخذتهم الصيحة ጩኸት ያዛቸው ጩኸባ ጩኸት መጣባቸው ይላል ጩኸት ነው ያጠፋቸው ለማለት ነው وذلك لأنهم استهزأوا بنبي الله في قولهم أصلواتك تأمرك أن نترك ما يعبد آباؤنا أو أن نفعل في أموالنا ما نشاء